ባለፈው ሳምንት በእኛ ድራማ አንቺ ዙሪያሽ ምንድን ነው ፋሲ ትዝልሻል ይልሻል አየለ ለሳራ የጻፈው እጁስ ቤት እንገናኝ የሚል ደብዳቤ wow ከሳራ ደብተር አውጥቼ እኔ ጋር አስቀምጨዋለሁ በይ አሁን ወሬ አታብዥ ሂጂና ቶሎ አምጪው ኢዛና በጠዋት የመጣሁት የከብት ዋጋ ስለወረደ አንቺ ጋር ያስቀመጥኩትን ብር ወስጄ በሬ ልገዛል አንድ የስራ እድል አገኘሁና እንዲሁ እንዳያመልጠኝ ነው ወስጄ የተጠቀምኩበት። በእኔ ብር ነው ስራ የምትጀምረው? ጉዳዩን ወደ ህግ ነው ሞት አሁን አየለ ጥፋተኛ ነው አይደለም የሚለውን በድምፅ ብልጫ እንወስናለን። ስብሰባ ላይ ነኝ እንዳትረብሹኝ አላልኩም እንዴ? ፋሲል የሚባል እንግዳ አንቺን በአስቸኳይ ማግኘት አለብኝ ስላለኝ ነው። ፋሲል አስገቢው። ተጨማሪ ጽሑፍ ላምጣ ወይስ ያያችሁት ይበቃል? እኔ በበኩሌ ይሄ ደብዳቤ አየለ ጥፋተኛ መሆኑን አሳምኖኛል። የሚቃወም ከሌለ በሚቀጥለው ስብሰባ እንወስናለን። ምንድን ነው እሱ? ምን ተፈጠረ? አባትሽ በርበሬ ሲበዛ አይወድም ነው ያልኳት እና ብትልሽ ስለምለን ምን አለበት? ምን ክፋት አለ? ይቅርታ አርጊልኝ ጥሩንሽ። ምንም ችግር የለውም። በሉን ያረፍ ስሚ ለምለም፣ በጣም ታግሼሻለሁ። እንዳመጣልሽ እኔ ጥሩ ላይ አጩሂ። ከእንግዲህ ወዲህ ቦታሽን ብታውቂ ይሻልሽ። ብሎ በልተናል። ለምለም አሁን በላን። ማን ሰጥቷችሁ? እትዬ ጥሩ ነሽ። አንቺ ስትቆይባቸው እኔ ሰጠኋቸው። እኔማ ለከብቶቹ ሳር ስሰጥ ነው የቆየሁት። በይ አንቺም ቁጭ በይና ብይ። ልጆቹ ከበሉ እኔ አልፈልግ። ዛሬ ልጆቹ ትምህርት ቤት አትሄጂ እሺ? እኔ አመጣቸዋለሁ። ለምንድን ነው እኔ እያለሁ አንቺ የምታመጫቸው? ወላጅ እንዲመጣ የሚል ደብዳቤ ከትምህርት ቤት ተልኳል። እና ታዲያ ወላጅ እኮ ነው ያሉት። አባቴ ስለማይመቸው ሂጅልኝ ብሎኝ ነው። እንዴት ለእኔ አልነገረኝም? እናታችንም ታማ እሱ ካልተመቸው እኔ ነበርኩ ሄድላቸው። እኔ እሱን አላቅም። አባትሽን አነጋግሪው። ኑኒ ዳንኤል ሄኖክ ጠብቃኝ ነው ወይስ በአጋጣሚ የተገናኘ ነው? ደስታዬ አጋጣሚ ነው ብልሽ መቼም አታምኝኝ። ከተጋባም በኋላ ግን አብረን አይደል ስራ የምንሄደው? ነግሬሻለሁ፣ ያኔ ማርፈድ የለም። ጉረኛ ነ ይልቅ ዛሬ ቁርሴን ይዤ መጥቻለሁ። ነጻ ከሆንኩ በኋላ ና እናብረን እንብላ። ምኑን በላሁት። ባየለ ጉዳይ ዛሬ የመጨረሻ ውሳኔ የምንሰጥበት ስለሆነ እዛ መገኘት አለብኝ። ዛሬ ግን የመጨረሻ ቀን ቢሆን ይሻለዋል። እኛማ ባለፈው ውሳኔ ሰጥተን ነበር፣ ግን የአዲስ ማስረጃ ሲመጣ እንደገና ማመዛዘን ነበረብን። ግን ምን የሚወስኑ ይመስልሃል? እሱን አላውቅም። ይልቅ አንድ ደስ የሚል ዜና ልንገርሽ። ምን? ባለ አንድ መኝታ ክፍል ቤት አግኝቼ ተከራየሁ። የምን ቤት? እኔና አንቺ የምንኖርበት ነዋ። ነው እንዴ? እንዴ? ምን ነው ከፋሽ? ደስታዬ፣ ምን ሆነሻል? ቤቱ እኮ አሁን ስለ ቤቱ መነጋገር አልፈልግም። ምን አቋረጥሽኝ? እስቲ መጀመሪያ ቤቱን እርግጠኛ ነኝ ትወጀዋለሽ። ማየት አልፈልግም። ደስታ፣ አሁን በቃ ትምህርት ቤት ደርሰናል። ደህና አደሩ አባባ። እንዴት አደራችሁ ደስታ? ዲስና አንዴ መጣው ለአባባ ቡና ልቅዳ። አባባ ቡና ልቅዳ። አዎ ሚሚ ያንቺ የጠዋት ቡና ሱስ አስይዞኛል። እንዴ ቅዳሜና እሁድ ጠዋት ጠዋት ያዛጋኝ ጀምረዋል። ታዲያ ምን ችግር አለ? ቤቶ ድረስ ማምጣት እችላለሁ። እንዲህ ነው ጎበዝ ነጋዴ። ቅዳሜና እሁድማ ባለቤቴ ታፈላልኛለች። እሷ እንዳትሰማ እንጂ የአንቺ ቡና ይበልጣል። ኧረ አባባ እውነቴን ነው። እሺ ጀለሶች ሚሚ ሻይ ቅጂልኝ። የሚበላም ካለ ስጪ። የሚበላ እንኳን አልያዝኩም። ለምለም ቁርስ ብትጀምር አሪፍ ነው። እያሰብኩበት ነው ሳራ። ብዙ ጠያቂ አለ። እኔማ ሰው ሁሉ ቤቱ አይበላም እንደ እያልኩ እየገረመኝ ነው። ብዙዎች ፓስቲ፣ አምባሻ፣ ዳቦ ይሸጣሉ። እኔ ለየት ያለ ነገር ማሰብ አለብኝ። ግን ለምለም ዛሬ ለምን ቁርስ ሳትበይ ከቤት ወጣች? ያቺ ጥሩነሽ አበሳጭታኝ ነዋ። ምን ተፈጠረ? ተጣላችሁ እንዴ? መጣላት ሳይሆን ሳሪ በቃ ቤቱን ተቆጣጠረችው። እሱም አሪፍ ነው። ለአንቺ ስራ ቀለለልሽ ማለት ነው። አልገባሽም ሜላት፣ እኔ ቤቱ የራሴ አልመስልሽ ብሎኛል። ይባስ ብላ ዛሬ እንደወላጅ ወንድሞቼ ትምህርት ቤት ልትሄድ ነው እና አባትሽ ምን አሉ? እሷ አይደል እንደ ፊት የሰጣት። ለልያ ይዞሽ ተረጋግተሽ አነጋግረት። እኔ ሴትዮዋ ምን እንደምትፈልግ ማወቅ አልቻልኩ። ምን ማድረግ ይሻላል ታዲያ? ያው እንደምንም እኔው ራሴ እወጣዋለሁ። አይ ሙዬ፣ አይ ማንቲ፣ ሚሚ እስኪ ለእኔና ለጓደኞቼ ሻይ ቅጂልኝ። ኧረ በቀለ የአንቺን ሻይ አልነቃም ስትላል ነበር። ባለፈው ሻይሽን ስለደፋሁት ታሳዘነሽ ነው። እባክሽ አሁን ይልቅ ሳይደወል ቶሎ ቅጂልን። እሺ። አንድ ሁለት ሶስት ሰባት ሰው ከአንተ ጋር ስምንት ደግሞ እንደለመድከው እንዳደፋብኝ <laughs> በቀለ የስምንት ሺህ አስራ ሁለት ብር ይመጣል። ምን? ለምንድን ነው አስራ ሁለት ብር የምከፍለው? ከፈለግሽ እንኪ እኔ እሺ፣ እናንተ ክፈሉ። በቀለ አንተ አይደል እንዴ? በቀለ እንደዚህ ማ አትቀልድብኝም። እሺ፣ ብሯን ስጣት፣ ስጣት ያለፈው ጊዜ ሻይ እንደፋ አሁን ደግሞ እንደገና ሻዩን የጠጡት እነሱ እነሱን ጠይቂ። ዛሬ ሳትከፍለኝ የትም አትሄድም። እንጂ አሁን ምን ይባላል? እንጂ በእናትህ። እንዴ በዚህ ልጅ ተቃብስ እንዴ ነው የምከስረው? ልቀቂኝ ነግሬሻለሁ። እንዴ ልትትኝ አረቀሰው አንተ ማን ትልቀቂ። አንቺ ሚሚ ብሬ እንዳትበቂ። ብሬን አግኝቻለሁ። አሁን የራስ ጉዳይሽ። መልሽ፣ ነግሬሻለሁ። በቃ ሰጪው ሚሚ ቆንጆሯ ነው። እሺ አንቺ ሙዬ በማያገባሽ አትግቢ። አሁን እንደፈለክ ማጫወት ትችላለህ። ጥሩ በቃ በቃ አሁን ወደ ክፍል ንግባ። ተደውሏል። ሚሚ አገኝሻለሁ። ለቢዝነሱ አመሰግናለሁ። ደግሞ የኪስህን ቀዳዳ ሰፋዎች። ደስታ እኔ ምልሽ ቅድም ምን ሆነሽ ነው እንደዛ የተናደድሽው? ቤት ስትከራይ እንዴት አታማክረኝ? ይኸው ነገርኩሽ አደል እንዴ? ከተከራየ በኋላ በትነግረኝ ጥቅም አለ? በጣም አሪፍ ቤት እኮ ነው። ኪራዩ በጣም ጥሩ ነው። በዛ ላይ ለስራ ቅርብ ነው። ቁም ነገር ውስጥ አይደለም። እሺ ምንድን ነው የምትፈልጊው? ንገርኛ። አሁን መጽሐፎች መደርደር አለብኝ። አንተም ወደ ስብሰባ ሄድ አልጨረስንም እኮ በቃ ምንም የምናወራው ነገር የለም አልኩ ሄኖክ። አንተ ብቻ አንጨርሰው የለ እንዴ? ደስታ መነጋገርማ አለብን። በረፍት ሰዓት እንገናኝ። እሺ። ጋሻው ምን ነው መጣ? ምን አይነት ጥያቄ ነው አሰለፈች? ቤት አይደለም እንዴ? አይ ቶሎ ስትመለስ ጊዜ አሞ ይሆናል ብዬ ነው። መቼም ለእኔ ደህና ነገር አትመኝ። እኔ ታምሜ እንደው እናንተ ምን እንደሚወጣችሁ ባየው። አረ እንደሱ ማለት ያልነበረም። እዛ ግንባታ ቦታ ስራ ሞክራለሁ ብዬ ሄጄ ነበር፣ ግን አልተሳካ። ለምን? እነሱ ጎረምሳ ጎረምሳው ነው እየመረጡ የሚቀጥሩት። አስሩ ቢጨፈለቁ የኔን ያህል አይሰሩ። እንዶ ምን ይሻለናል ጋሻ? ያጎቴ ብር መክፈያ ቀን እኮ ተቃረበ። ያኔ አሁን እሱ መች ጠፋኝ። እኔ እንዳንቺ ቤት ሳውደለድል አልዋልኩ። እሺ ወይ ስራ ከጠፋ የሚያበድረን ሰው እንፈልገን። እንበደር ብንል እንኳን ማን ነው የሚያበድረን? አጎቴ ካልከፈልነው ወደ ህግ ወስዳችኋለሁ ብሏል። እኔ በጣም ተሳቅቅ ያለሁ እኔ ጨንቆኛል ጋሻው። ወይኔ ጋሻው፣ ያ ሞሽላቅ ቃሌባ ባያታለኝ። እሺ አሁን ምን ይሻለናል? ምን ይሻል አሁን? በቃ ተይኝ፣ ፀሐይ እስኪበር ትንሽ ልረፍበት። እንደምናደራቸው የኮሚቴ አባላት እንደምናደርሽ ዳይሬክተር ሰብለ ባለፈው ስብሰባችን መምህር አየለ ከዚህ በፊት ያስተምርበት ከነበረው ትምህርት ቤት የግል ፋይሉ እንዲላክለን መጠይቃችን ነግሬያችሁ ነበር። በዚያም መሰረት ፋይሉ ተልኮልናል። ፋይሉ እንደሚያሳየው መምህር አየለ በዚያም ትምህርት ቤት ተመሳሳይ ክስ ቀርቦበት እንደነበር ነው። አሁን ወደ ውሳኔያችን ብንሄድ ምን ይመስላችኋል? በጣም ተሻላል። እንግዲህ ከወይዘሮ ፍሬህይወት እንጀምር። እሺ፣ እኔ የሴቶች ህጻናትና ወጣቶች ጽህፈት ቤትን ወክዬ ነው የምናገረው። የተማሪዎች አርአያ መሆን የሚገባቸው እንዳየለ ያሉ መምህራን እንደዚህ አይነት አስከፊ ስራ ሲያደርጉ ከልብ ያሳዝናል። አቶ ወርቁ ከትምህርት ቢሮ አመሰግናለሁ። የትምህርት ሚኒስቴር ባወጣው የመምህራን ስነ ምግባር መመሪያ ላይ አንድ መምህር በትምህርት ቤትም ሆነ በውጭ ከተማሪዎች ጋር ከማንኛውም ጾታዊ ግንኙነት መታቀብ እንዳለበት በግልጽ አስቀምጦታል። አቶ አየለ ይሄን መመሪያ ጥሶታል። ስለዚህ ጥፋተኛ ነው። አቶ ሽብሩ ትምህርት ቤቱን ወክለ ሀሳብህን ብትነግረን። በአየለ ላይ የቀረበው ማስረጃ ጥፋተኛ መሆኑን በበቂ አረጋግጦልኛል። በዚህ ጉዳይ የትምህርት ቤቱም ስም በመጥፋቱ በጣም አዝኛለሁ። አቶ ሄኖክ የመምህራን ማህበርን ወክለ ሀሳብህን አሳውቀን። እንደዚህ አይነት ጥፋት ተማሪዎች በመምህራን ላይ ያላቸውን እምነት ስለሚሸረሽር እንደ መምህር በጣም ረብሾኛል። የእኔም ውሳኔ ከእናንተ አይለይም። እንግዲህ ሁላችንም ያየለን ጥፋተኝነት ካመንን የዚህ ኮሚቴ ስራ ተጠናቋል ማለት ነው። እንዴ የቅጣቱስ ጉዳይ? ወይዘሮ ፍሪዮት ይሄ ኮሚቴ ውሳኔውንና የወሰነበትን ምክንያት እስከ ማስረጃው ለወረዳው ትምህርት ጽህፈት ቤት ያሳውቃል። ያም አካል በትምህርት ሚኒስቴር መመሪያ መሰረት አስፈላጊውን ቅጣት ይወስናል። በጣም ጥሩ። አንድ የማሳስባችሁ ነገር ቢኖር ይሄን ውሳኔ ይፋ እስከምናደርገው ድረስ ለጊዜው ከኛ መውጣት እንደሌለበት ነው። አስተናጋጅ፣ ይሄ ውሻ አንቺ ነው? አስውጪ፣ አስውጪ። ይቅርታ፣ ተከተሎች ይጠብቀኛል አልኩ እንጂ እሺ ምን ፈለግሽ? ይዤው የምሄደው ማዘዝ ፈልጌ ነው። ይቻላል። ሰላሳ እንቁላል ሳንዱች አጠቃላይ አንድ መቶ ሰማንያ ብር ይመጣል። አንድ መቶ ሰማንያ ብር ያን ያህል የለኝም። በቃ ብዛቱን አስራ አምስት አድርገው። እሺ ዘጠና ማለት ነው። በቃ ቶሎ በልልኝ፣ ቁርስ ሰዓት እንዳያልፍብኝ። አስራ አምስት እንቁላል ሳንዱች በአስቸኳይ ደስታዬ፣ ልክ ነሽ። ስለ ቤቱ መጀመሪያ አንቺን ማማከር ነበረብኝ። እኔ ግን ጥሩ ያደረግኩ መስሎኝ ነው። ትዳር ማለት እኮ ይሄ ነው። መመካከር አለብን። ልክ ነሽ። ለወደፊቱ አስተካክላለሁ። በኋላ ቤቱን ሄደን እንየው። ሄኖኬ፣ በአሁኑ ሰዓት ቤት መከራየት የለብንም። ለምን? ለሰርጉ ብዙ ወጪ አለብን። ወደፊት ደግሞ ልጆች ይወለዳሉ። ስለዚህ ብር ማጠራቀም አለብን። የት እየኖርን እናቴ ጋር እናትሽ ቤት። ትዳር ይዘን እንዴት ነው ሰው ቤት የምንኖረው? ሰው ቤት አይደለም፣ እናቴ ጋ ነው። በምንም አይነት አይሆንም። እናቴ ቤት ትርፍ ክፍል አለ። እዛ እየኖርን ብራችን መቆጠብ እንችላለን። የወደፊቱን ማሰብ አለብን እኮ ነው። ግን <laughs> እኔን ሳታማክረኝ ብለሽ ወቀስሽ። አንቺ ራስሽ ግን የኑሯችንን እቅድ ስታወጪ እኔን አላማክርሽኝ። ጥሩ አጋጣሚ ስላላገኘው እንጂ ልነግር ነበር። ነገርኩሽ፣ አላደርገው። እንግዳውስ እኔም የተከራየው ቤት አልገባም። No? Whoosh. ጊዜ ላጣደፈው ለረፈደበት ከነፋስም ፈጥኖ ከቸች የሚልለት አንጀትን የሚያርስ ከጣፋጭም ጣፋጭ ሀገር ያወራለት የኔ እንቁላል ሳንድች በቶሎ መድረሱን ለመግለጽ ነው እንጂ ጊዜም የተረፈው ያውቃል የኔን እጅ እንዳው እግር ጥሎት ለቁርስ የቀመሰው የያዘውን ምሳ ወደ ቤት መለሰው፣ ወደ ቤት መለሰው። መለሰው መለሰው። አቤት ጉጂ! ኧረ ሚሚ ሻይ ቡና፣ አሁን ደግሞ ቁርስ መያዝ ጀመርሽ። በጣም አሪፍ። አዎና እናታችሁ ይመስል ቁርስ አብይ ስትሉ የእንቁላል ሳንዱች ይዤ ብቅ ስንት ነው ዋጋው? ሰባት ከሀምሳ ብቻ። ሚሚ ይለፈኝ። ሰባት ከሀምሳ ለራት የሚተርፈኝን ፓስቲ ይገዛልኝ። ፓስቲና እንቁላል ሳንዱችን እኩል አደረግኩ ቃለው ሚሚ፣ ይሄ ከአቅሜ በላይ ነው። ፓስቲ ግን ከያዝሽ ይገዛሻል። አልያዝኩም። እሺ ሌላ ምን አለሽ? እንቁላል ሳንዶች ብቻ ነው ያዝኩት። ይቅር በቃ ሚሚ። ታዲያስ ማንቲ? አይ በቂ ወደ mini media ው ምን እግር ጣለ? አንድ ነገር ላነጋግር ፈልጌ ነበር። አንተ ለእኛ ሴቶች ቅርብ ስለሆንክ ምክንያቱን ታውቀው ይሆናል ብዬ ነው። ለምንድን ነው እነዚህ ሴቶች እንደዚህ ጥምድ አድርገው ያዙ? እንዴ በቂ፣ ዛሬ እኮ ሚሚን ያረከው ነገር ልክ አይደለም። እሺ ቆይ ልክ ባይሆንስ ሌሎቹ ምን አግብቷቸው ነው እኔ ላይ እንደዚህ የሚረባረቡብኝ? አንድ ነገር ልንገር፣ የእኛ ሴቶች በጣም ነው የሚዋደዱት። <laughs> አንዷን ነካ ማለት ሁሉንም ነካ ማለት ነው። በዛ ላይ ሜላት ሩጫ አሸንፋ በሚኒ ሚዲያ መሸነፍን አላምን አልክ። ማንቲ ስንቴ ነው የምነግርህ? ያንን ጫማ ባታደርግ ኖሮ አትቀድመኝም ነበር። ስለዚህ አላሸነፈችኝም። አንተ ብቻ ከሆነ እንዳልተሸነፍክ የምታውቀው። ትምህርት ቤቱ በሙሉ መሸነፍን ነው የሚያውቀው። ይልቅ እዚሁ እያለ አሁኑኑ በሚኒ ሚዲያ ተሸንፍ ያለው ብለ ተናገርና ተገላገል። መዋረድ እኮ ነው። ይሄ ውርደት አይደለም፣ ቃልህን ማክበር ነው። በቃ በቃሽ ተናግሬ ልገላገል። ብራቮ በቃ የተከበራችሁ አድማጮቻችን ሙዚቃውን እንደወደዳችሁት እርግጠኛ ነኝ። አሁን በቀለ ደጀኔ አንድ አጭር መልእክት ሊያስተላልፍ ይፈልጋል። በጥሞና አዳም እንደምን አላችሁ። አሁን መናገር የምፈልገው እንደምታስታውሱት ከሁለት ሳምንት በፊት እዚሁ ትምህርት ቤት በእኔና በሜላት መካከል የሩጫ ውድድር ተካሂዶ ነበር። አሸናፊውም ማለት የፈለኩት ያረገችውን ጫማ እንግዲህ አይታችሁታል። እኔም ያኔም ተናግሬ ነበር ጫማዋ ይመርመርልኝ ብዬ ግን የሚሰማኛል ግን እኔ እንደሱ አይደለሁም። አሁንም ቢሆን ጫማ ተቀየረን እንደገና እንወዳደር ነው የምለው። ጫማ ተቀየረ ምናምን ትላለህ እንዴ? እፍርታ በቀለ፣ እናመሰግነዋለን። በዚህ አጋጣሚ የእኛ ባንድ ሙዚቃ ልጋብዛችሁ እፈልጋለሁ። ታዲያስ ምንድን የተሸከምሽ? እንቁላል ሳንዱቾች አስራ አምስት ይዤ ሂጄ አምስት ብቻ ነው የሸጥኩት። ለምን ተበላሽቶ? አራ አልተበላሽም። ሰው ሁሉ ተወደደ እያለ አልገዛኝ ሚሚዬ ሂሳብሽን ሳትሰሪ ነው እንዲህ እንቁላል ሳንዱች ለመሸጥ የሞከርሽው? ሌሎቹ ፓስቲ፣ ዳቦ፣ አምባሻ ምናምን ስለሚሸጡ እኔ ለየት ያለ ነገር ይዤ ለመቅረብ ብዬ ነው። እሱ ባልከፋ ነበር፣ ግን ገበያውን ማጥናት ነበረብሽ። እሱማ ልክ ነህ። ለመሆኑ ሳንዱቾቹ ነው የተሰራሻቸው? በምግብ ቤት ገዝቼ ነው። እንዴ ሚሚ፣ ምግብ ቤቱ እኮ ነጋዴ ነው። ወጪው ላይ ትርፉን ደምረው ነው ለአንቺ ይሸጡልሽ። አንቺ ደግሞ የራስሽን ትርፍ እዛ ላይ ስትጨምሪበት የምትሸጭበት ዋጋ ወጣ ማለት ነው። ታዲያ ምን ማድረግ ነበረብን? ንግድ ላይ ዋናው ነገር ወጪ መቀነስ ነው። ለምሳሌ እንቁላሉና ዳቦን ራስሽ ገዝተሽ ብታዘጋጅ ኖሮ ወጪውን ትቀንሺ ነበር። የዛሬው ኪሳራ ቀላል አይደለም። ያጠራቀምኳትን እንዳለ ነው ይዞብኝ ሄደው። እንደገና ሀ ብዬ ልጀምር ነው። መጀመሪያ ሰዎቹ የሚፈልጉትን ማጥናት ነበረብሽ። ሌላው ደግሞ የደንበኞችሽን የመግዣ አቅም ማወቅ አለብሽ። የተሸወድኩት ወዛደሮቹ ዳቦና ፓስቲ እየፈለጉ እኔ እንቁላል ሳንዱች ለመሸጥ መሞከሬ ነው። አይዞሽ፣ በንግድ ሥራ መውደቅ መነሳት ያለን። ይልቅ ሳንዱቾችሽን ዋጋ ቀንሰሽ በኪሳራም ቢሆን ሽጭ። አለበለዚያ እንዳለ ይበላሹብሻል። እሺ፣ እኔ በሙሉ ዋጋ አንድ ወስድልሻለሁ። እሺ ግርምሽ። ሄኖክ፣ ተማሪዎች ሁሉ ሄደው ግቢ ጭሩ ብላል እኮ። library ውስጥ አትገባም ነበር? እንዳረብሽሽ ብዬ ነው። በልሽ እንሂድ። እሺ ደስታዬ፣ ዛሬ በጣም ተረብሼ ነው አልኩት። ሄኖክ፣ እኔ እንድንጣላ አልፈልግም። እኔም አልፈልግም። ያደረግከው ነገር ለእኛ አስበህ በቅንነት እንደሆነ ይገባኛል፣ ግን የኔንም ፍላጎት እንድታስብበት እፈልጋለሁ። እሺ ደስታዬ፣ አስብበታለሁ። ቤት ተከራይቶ መኖርና እናትሽ ቤት መኖር ጥቅምና ጉዳቱን ስሜታዊ ሳንሆን ተረጋግተን እንነጋገርበታለን። እኔ የሚፈለግኩት ይህንን ነበር። ጥሩ እኔ ምን ያየለ ውሳኔ እንዴት ሆነ? ይቅርታ ደስታይ፣ ውሳኔው ይፋ እስኪሆን መናገር የለብኝም። እማዬ ደህና ዋልሽ? ደህና እሙዬ። ዛሬ ምን ኖራት አርፍደሽ መስራት ጀመርሽ? ምን ላቅ አባትሽ ተኝቶ ነው የዋለው። ስንጎዳጎድ እንዳረብሸው ብዬ ሲወጣ ኖራት መስራት የጀመርኩት። ለምን ተኝተዋለ? አሞታል እንዴ? ምን ያርግ፣ የሚቀጥረው አጣ። የአዳ ደግሞ መከፈያው ቀን ቀረበ። ምን ችግር ውስጥ ነው የገባ ነው። እኔም ካጎቴ ጋር በዚህ የተነሳ ልቆራረጥ ነው። አባዬ ስራ ሊያገኝም ላያገኝም ይችላል። እኛ ግን ዝም ብለን ቁጭ ብለን ማየት የለብንም። እና ታዲያ ምን እናድርግ? እማዬ ለምን የሆነ ስራ ጀምሪ። እኔ ምኑን ችዬ? ደግሞስ ማን ይቀጥረኛል? ልቀጥርሽ ማለት ይኮ አይደለም። ይኸውልሽ ሚሜኛ ጓደኛ ሻይና ቡና እየሸጠች በመጠንም ቢሆን እየተንቀሳቀሰች ነው። ለምን አንድ ነገር እንደዛ አናስብም? እኔም ሻይና ቡና ከተማ እየዘርኩ ልሸጥ? እኔስ ግድ የለኝም። አባትሽ ግን አዋረድሽኝ ብሎ ይገለኛል። ሻይና ቡናውን እኮ እንደ ምሳሌ ነው ያነሳውልሽ። አንቺ ጎበዝ የሆንሽበትንና በእጃችን ላይ ያለ ነገርን እናስብ። አይ ሙዬ፣ እኔ አንድ ተራዬ የቤት እመቤት ትምህርት የለኝ፣ የተለየ ሙያ የለኝ። እማዬ እንደሱ አትበይ። ሲጀመር አንቺ ደግ እናት ነሽ። የአባታችንን ባህሪ ችሎ እኛን ማሳደግ ቀላል አይደለም። በዛ ላይ ባለሙያ ነሽ። ምግብሽ ይጣፍጣል፣ እንጀራሽ ያምራል፣ ስፌት ትችያለሽ። አንቺ ምንም አይጎልሽም። ስራውንስ ልጀምር ብል ገንዘብ ከየት ይገኛል? ለእሱ ግድ የለሽም። ለመጀመር በእጃችን ላይ ያለ ሙያና ቁሳቁሶች ይበቁናል። አይ እንደሱ እያልሽ አጽናኘኝ እንጂ አይዞሽ እማዬ፣ እኔ በአንቺ ትልቅ እምነት ነው ያለኝ። ታያለሽ ደግሞ ያሰብነው ይሳካልናል። ልብ በይ ዶሮ ሲጮ ደርሰሻል ከጫፉ። አጉል ነው ሌላው መንገድ፣ ጸጸት ነው ትርፉ። ጭንቀትሽ ጭንቀቴ ነው አለሁኝ ካንቺው ጋር። በእምነትሽ ጸንተሽ ቆሚ አይዞሽ ይነጋል በይ ይነጋል የተናወጠው ይረጋል በይ ይነጋል ክፉ ቀን ደጁ ይዘጋል በይ ይነጋል የተናወጠው ይረጋል በይ ይነጋል፣ ለሁሉም ብርሃን ይሆናል ነው ሊነጋ የተናወጠው ሊረጋ ነው ሊረጋ ክፉ ቀን ደጁ ሊዘጋ ምን እያረግሽ ነው? ጥሩ ነሽ? ደህና ለምለም? ወንበሩን ወደዛ ጥግ እየወሰድኩት ነው። ለውጥ ያስፈልጋል ብዬ ነው። እኔ የለመድኩት የድሮ ይሻለኛል። ለመሆኑ እንዴ ትምህርት ቤት ስለ ልጆቹ ምን አሉሽ? ክንዴ ከሌላ ልጅ ጋር ተደባድቦ ወላጅ ማናገር ፈልገው ነው። ይሄ ልጅማ በጣም ጠግቧል። ቆይ ያገኛታል። አሁን ተዩ፣ እኔ ቁጭ አርጌ መክሬዋለሁ። ሁለተኛ ይደግመ እንዴ እዚህ ጋር ተሰቅሎ የነበረ የእናታችን ፎቶግራፍ የት አለ? ያው እዛኛው ግድግዳ ላይ ሰቅየዋለሁ። የእናታችን ፎቶግራፍ ፊት ለፊት ነው መሆን ያለበት። እዛ ጋ እኮ በደንብ አይታይም። አረ ይታያል። ፊት ለፊት ሆኖ ከሀዘን ለመውጣት ይከብዳል። ወይኔማዬ ገና አመት ሳይሞላሽ ለምለምዬ፣ እንደሱ አትበይ። አንቺም ቆም ብለሽ ለወንድሞችሽ ለአባትሽ አስቢ እንጂ። ስሚ ጥሩ ነሽ። እኔ ብዙ ነገር ችዬሻለሁ። ግን የእናታችንን ፎቶ ያነሳ ሲሆን አንቺ ብቻ እኮ አይደለሽም እዚህ ቤት የምትኖሪው። ልጆቹ ምንም አላሉ። እርግጠኛ ነኝ አባትሽም ምንም አይልም። አንቺ ምንድን ነው እንደዚህ የሚያደርግሽ? ልጆቹማ ልጆች ናቸው፣ ምን ያውቃሉ? አባዬ ግን የእናታችን ክብር እንደዚህ ሲደፈር ዝም አይልም። ምንድን ነው እንደዚህ የምታጋንኝ ፎቶ እኮ ነው። የምን ክብር ነው የተደፈረው? እዚህ ምግብ እያበሰልኩ ልጆቹን አባትሽን የምንከባከበው ቤተሰቡን የረዳው መስሎኝ ነው። እኛ ምንም አንሆንም። እንደ ድሮ መቀጠል እንችላለን። እንደዚህ ከሆነ ስሜትሽ ከቤትሽ ሄድልሻለሁ። ደህና ዋላችሁ። ደህና ዋልክ ሙላት። እንዴ ቤቱ እንዴት ነው? ቂሪር አለብኝ። ጥሩ ነሽ ነው የቀያየረችው። የማየን ፎቶ እዛ ጨለማ ውስጥ አደረገችው። ቤቱ እንኳን አምሮ ነበር፣ ግን የባዩሽ ፎቶ እዛ ጋር በደንብ አይታይም። እኔማ ቤቱን ያሳመርኩት መስሎኝ ነበር። ፎቶውንም ድሮ ቦታ መመለስ ይቻላል። እራታችሁን ከድኛ አስቀምጨዋለሁ ብሉት እንግዲህ። እንዴ ምን ነው አንድ ላይ አንበላ? እኔማ ልሄድ ነው። ወዴት ነው የምትሄጂው? እማልፈለግበት ቦታ አልቆይም። በሉ ደህና አምሹ። ቆይ እስኪ ጥሩ ነሽ? ደግሞ አሁን ምን አልሻ? ለምን የማየን ፎቶግራፍ ከፊት ለፊት አንስተሽ እዛ ጋር አደረግሽውን ያልኳት? ፎቶውን ቦታው አልመልስ አለችሽ? አይ ታዲያ ምንድን ነው? ስሜ ለምለም፣ እቺ ሴትዮ እኮ ምንም ምዳ የለባት። በረዳችን የአንቺን ቁጣና ስድብ መስማት አለባት። እኛ እኮ እንደ ድሮ መኖር እንችላለን። ነው እንግዳው የቤት ስራውን እሷ ነበረች የምትሰራው አይደል? አሁን ሄዳለሻለች። አንቺው እንዳመጣሽው ከትምህርት ቤት ቀርተሽ ትሰሪዋለሽ። ምን እያልከኝ ነው አባዬ? እንደገና ከትምህርት ቤት ለወጣ ነው? አዎ ሁለት ወዱ አይሆን